Alhamdulillah wassalatu wassalamu ala Rasulillah wa ala alihi wa sahbihi wa man walah. ሰላም አለይኩም ወራህመቱላህ ካልኩ በኋላ ያው የተለመደው የቡልጉል መራም ደርሳችን ቁጥር 155 ላይ እንገኛለን ባቡ ደግሞ የአዛንና የኢቃም ጉዳይ ላይ ያለ አዛንና ኢቃማ ጉዳይ ላይ ያለ ነው ያው አልጨረስነውም እሱን እንዳሳለን እና ያለን የቀረውን ማለት ነው من يقرأ المتن فليتفضل مشكورا السلام عليكم ورحمة الله وبركاته السلام ورحمة الله بسم الله والصلاة والسلام على رسول الله صلى الله عليه وسلم وعن جابر رضي الله عنه أن رسول الله صلى الله عليه وسلم قال لبلال إذا أذنت فترسل وإذا أقمت فاحضر وجعل بين أذانك وإقامتك مقدار مقدار ما يفرغ ما يفرغ الأكل من أكله حديث روا حديث رواه الترمذي وضعفه وله عن أبي هريرة رضي الله عنه أن النبي صلى الله عليه وسلم لا يؤذن لا يؤذن إلا متوضئا وضعفه أيضا ولا عنزي وله عن زياد بن حارث رضي الله عنه قال رسول الله صلى الله عليه وسلم ومن أذن فهو يقيم وضعفه أيضا ولأبي داود من حديث عبد الله بن زيد رضي الله عنهما أنه قال أنا رأيته يعني الأذان وأنا كنت أريده قال فأقم أنت وفيه وفيه ضعف أيضا طيب جزاك الله خير اهتاكن <clears throat> وعن جابر بن عبد الله كجابر بن عبد الله يتزجب ነው ان رسول الله صلى الله عليه وسلم قال لبلال رسول لبلال ብለውታል ማለት اذا اذنت اذان በምታደርግ ሰዓት فترسل فترسل بمعنى فتمهل አትፍጠን ቃላም በደንብ አንብበው ቃላትና ቃላትን አታነባብረው ማለት ነው አላሁ አክበር ለብቻው ትንፋሽ እንደገና አላሁ አክበር ተርቲል በደንብ አጎ መቅራት ማለት ነው ወይም እያንዳንዱ ከሊማ ቃላቱን ለየብቻ ነጣጥሎ ዝግ ብሎ አዛም ማድረግ ተረሱል ይባላል ተመሁል በይነል ከሊመተይን በሁለት ቃል መካከል ዘግየት ማለት ማለት ነው ወይም በሁለት አረፍተ ነገር መካከል ትንሽ የትንፋሽ መውሰድ ማለት ነው واذا اقمت ኢቃማ በምታደርግ ሰዓት ኢቃማ ማለት ሰውም ሲል የሚደረገው ኢቃማ ይባላልና እሱን ስታደርግ ደግሞ فاحضر አሉት فاحضر ማለት بمعنى اسرع አፍጥን ፈጠን ፈጠን الله اكبر الله اكبر اشهد ان لا اله الا الله እንደዛ ቀልጠፍ ቀልጠፍ አድርገው ፈጠን ፈጠን አድርገው አሉት وجعل አድርግ بين اذانك باذانهن واقامتك واقامتك اقامه በምታደርግበት መካከል ክፍተቱ ምን ያክል ይሁን مقدار ما يفرغ الاكل من اكله مقدار ما يفرغ الاكل ነው የምትሉት ያው ተጅሩ እያሰማሯቸው አይደል ሲቀራም አልአኪሉ ይሳባል ለምን አኪል ማለት በሊታ ማለት ነው አክል ከሆነ ምግቡ ነው ወይም ተግባሩ መብላቱ ነው አሁን እዚህ ጋር የተፈለገው በልታዎች ናቸው ሚቅዳር ማየፍሩቁ በሚጨርስበት ልክ የምትቆየው ቆይታ የሚጨርስበት ያክል ማን አልአኪሉ የሚበላው ሰው ሚን አክሊ ከመብላት የሚጨርስበት ሰዓት ያክል ስንት ሰዓት ነው የምትበሉት በልታችሁ የምትጨርሱበት ከጀመራችሁበት ስንት ገምታላችሁ 5 ደቂቃ 15 ደቂቃ ያው ዝሮ ዝሮ ምግቡ 5 ደቂቃ ላይ ይዝ ይችላል አንዳንድ ጊዜ ማለት ነው ነገር ግን ዝግጅቱ ምን ሁሉ አብሮ ይጠቃላል በልታ ራትም ሆነ ምሳ ቁጭ ብሎ በልቶ የሚነሳበት ያክል ቆይ ማለታቸው ያው መግሪብ ከሆነች ታወቀች ናት 10 ደቂቃ ይበቃታል ሌሎቹ 15 እስከ 20 ደቂቃ አጀር ላይ እስከ 25 ሊሆን ይችላል አሁን ይሄ غالቡ ነው እንግዲህ የሚበላው ሰውም ይለያያል ወንድና ሴት እኩል አይደለም አበላሉ ራስ ሰዓት አፈጃጁ ማለት ነው የሆዱ ሳይሆን የሰዓት አፈጃጁ ይለያያል ስለዚህ غالቡን አቨሬጁን ነው የምንወስደው አብዛኙ ሰው በልቶ የሚነሳበት ምን ያህል ደቂቃ ነው የሚለውን ያክል ቆይ ብለው ነገሩ ነው በዛ ሰዓት በዛን ሰዓት ሰዓትም ብዙ ስለመላቸው በተግባር ነው በሚያደርጉት እንቅስቃሴ ከዚህ ቦታ እዚህ ቦታ መከልበት ያክል ምናምን ነው የሚጠቀሙት ይሄና የሚለው አልሐዲሰ ሐዲሰ ብርሽው አልሐዲሰ ነው እንዲያው የሚቀራው اقرا الحديث الى اخره እስከ መጨረሻው አንብቢ ወይም አንብበው ማለት ነው እዚህ ጋር ክፍተት አለ ያልተሞላ ሐዲስ አለ እሱንም ሙላው እኔ ለመጥቀስ ያክል እንደ መረጃ አቅርቤልሃለሁ አንተው ሙላው እያለ ነው የት አግኝቼ እንዳንል ተዋሁ ትርሚዲ ብለዋል ያመጣሁት ከትርሚዲ ነውና ትርሚዲ ላይ ያለ ሐዲሱን ነው ባይሆን ወضعفه ትርሚዚ ዘግበውታል ሐዲሱን ደካማ ብለውታል ነው معنى الحديث ዋና ፍሪ ሐሳቡ ጥሩ ነው አዛን የሚደረገው ለምን ነው ብለናል ለኢዕላም ነው ሰዎችን ወቅቱ ገብቷልና ወደ መስጊድ ኑ ተሎ ለማለት ነው የሚደረገው ስለዚህ መንጫ ሰዓት ካልተሰጣቸው ንብሎ ይመጣሉ ከሩቅ ቦታ ይመጣ ሰው እዛ ያለ ሰው ከሆነማ ይቃም ነበር የሚያስፈልገው ይመጣሉ ይዳረጋሉ ሽንት ቤት ገብተው ወጥተው አድርገው የሚመጡበት ሰዓት ነው የሚባል ያክል አቆያቸው ማለት ነው እንጂ አሁን አዛን አድርገ አሁን ይቃም አታድርግባቸው ነገር ነው ይሄ ማለት ወቅቱን ማያመልጥ ከሆነ ጀማዓ መጠበቅ አለበት ማለት ነው እንጂ አንዳንድ ጊዜ ደግሞ እንቅልፍ ጥሎን ወይ ረስተ ነው ሰዓት ካለቀ በኋላ በቃ መስገጃ ብቻ ሊኖር ይችላል ያን ጊዜ አዳን አድርገን ወዳው ንቃም እናደርጋለን ይሄ ክልክል ነው ማለት አይደለም ሐዲሱ ኳሳይ ቢሆንም ማለት ነው ይሄ ቢሆን ይመረጣል ለማለት ነው ይሄን ያክል ነው ቢያስጠብቅ ለማለት ነው ኢንሰህ الحديث ትርሚዚ ይሄን ሐዲስ ከአብዱል ሙንዒም ነው የምናቀው ሰነዱ ደግሞ መጅሁል አለበት የማይታወቅ ሰው አለበት እነ በይሃቂ እብኑ አዲ አርክመውታል አቡ ሁረይራ የዘገቡት የሚደግፈው ሐዲስ አለ ይላሉ እንዲሁም ኡበይ ኢብኑ ከዓብ የዘገበው አለ ይላሉ ዙሮ ዙሮ ሩየ هذا المعنى من كلام عمر وابنه عبد الله የዚህ ሐዲስ ፍሬ ሐሳብ ከዑመርም ከአብዱላህ ኢብኑ ዑመርም ተዘግቧል ሙሰነፍ አቢ ሸይባ የሚገኝ ነው ይላሉ እና ዘገባዎች ተሰባስበው የዚህ ሐዲስ ፍሬ ሐሳብ ትንሽ የተወሰነ ቦታ እንዳለው ያሳያል ሐዲስ ነው ባይባል እንኳን ለዘገባው ጫፍ አለ እንደው ከለ እንዴት ነው ወሬ ያወራል እነ ከለ እንዴት ያወራሉ የሆነ ጫፍ አለ እንጂ የምንለው ነገር አለ አይደል ምንጭ እንዳለ ያሳያል የተወሰነ ነገር ክፍተት መድረግ እንዳለበት ለማለት ነው ተረሰል ተረጋግተሃል ማለት ነው እህዱር ደግሞ ፈጠን ፈጠን አድርግ ማለት ነው ፈረገ يفرغ ፈረገ يفرغ قعد يقعد እንደምንለው ማለት ነው ፈረገ يفرغ እንላለን ስለዚህ እዚህ ጋር አንድ ህግ ምነግራችሁ ሐላፊው ቃል ፈረገ ከሆነ ቀጥሎ ሙዳሪዑ يفرغ ከሆነ ትዕዛዝ የምናወጣው ኡፍሩግ ነው የሚባለው ራዋ ዶማ ትሆናለች ትዕዛዝ አምር ላይ ኡፍሩግ ሐደረ يحضر ከሆነ ትእዛዝ ለመስጠት ዳሏ ዶማ ትሆናለች ማለት ነው احضر ነው የምንለው احضر ነው የምለው احضر ነው የምለው احضر ነው እንዳይከብዳችሁ የመጀመሪያዋ አሊፋ ኡ ነው የምትባለው ኡ መሆኗን የሚጠቅሙ ዳሉ ዶማ መሆኑ ነው ለምሳሌ ግባ ለማለት በአረበኛ ብንፈልግ ኢድኹል ነው የምንለው አድኹል ነው የምንለው ኡድኹል ነው ምንለው። ይሄ ህግ ነው የምነግራችሁ دخل يدخل ኻይቱ ዶማ ስለምትሆን ኻውን ነው የሚከተለው አሊፉ መጀመሪያው ስለዚህ ኡ ነው የምንለው ኡድኹል ኡንሱር በተለይ ቁርአን ሐረካ ላይ አንዳንድ ጊዜ እኮ ከአያቱ ስነሳ ብዙዎችን ያደናገራቸዋል የሆነ ቃል መነሻ ሲሆን አሊፍ ዝም ብሎ ሐረካ የለውም ፈትሃ የለው ከስራ የለው ዶማ የለው ያስቸግራቸዋል ብዙ ሰዎችን ማለት ነው አሁን ያ ግራመሩን ትምህርት ቢማሩት ያ የሚያነሱት ቃል ግስ ከሆነ ግሱ ላይ አይነል ከሊሙ ዶማ ከሆነ በዶማ ነው የሚነሱት ማለት ነው ከስራ ከሆነ በከስራ ይነሳሉ ማለት ነው طيب على اي حال ሐዲሱ ደካማ ነው አለና ግን ፍሬ ሐሳብ ትንጫፍ ያለው ይመስላል ነው ወለሁ عن ابي هريره ለትርሚዚ ማለት ነው ወለሁ ለትርሚዚ عن ابي هريره ከአቡ ሁረይራ በመጥቀስ የቅድሙ ከአቡ ሁረይራ አይደለም የቀደሙ ከጃብር ነው ይሄ ደግሞ ከአቡ ሁረይራ ማለት ነው عنه ان النبي صلى ሰለላሁ عليه وسلم قال لا يؤذن الا متوضئ ያለው ሰው እንጂ አዛን እንዳያደርግ ብለዋል ነው የሚለው ወዱዓፈሁ አይዶን ይሄም ደካማ ነው ሐዲሱ ደካማ ነው ሐዳ ለምን አመጡት አይ ሌላ ቦታ ስትሰሙ ሶሂህ መስዋዕቱ እንዳትቸጋገሩ ውዱ የሌለውም ሰው አዛን ማለት ይችላል ሶላት መስገድ ነው የማይችለው እንጂ እንላለ ግን ውዱ ያልሆን ደግሞ ይመረጣል እናሳቸው ሶሂህ ሐዲስ ቢያጡ ቢያንስ በዚህ ሐዲስ አህካሙን ሰዎች አውቀው እንዲሄዱ ይፈልጋሉ ጉዳዩ ሲነሳ ጥናት እንዲደረግና ይበቃል አይበቃ የሚለውን ሁክም አውቃቸው እንዲተዱ ፈልገው ነው ማነው ነው ሀጀር ይሄን ያመጡት ውዱ ያደረገ እንጂ አዳን እንዳያደርግ የሚለው ضعيف ሐዲስም ቢሆን ሲያብራሩት ሊትሳሊህ ቢሶላት ነው አዳን ከሶላት ጋር ተያይዟልና ሶላት ደግሞ ውዱ ያስፈልገዋልና በንጽህና ይሁን መቼ አዳን አድርጎ ወጥቶ ይሄድ እዛው ስለሚሰግድ ውዱ ቢኖረው ይመረጣል ለማለት ነው የሚል ነገር ያመጣሉ ان الاذان متصل بالصلاه فلا يؤذن احدكم الا وهو طاهر የሚል ሌላ ደግሞ የአብዱላህ ኢብኑ አባስ ሐዲስም አለ የሚል ነገር ያመጣሉ من باب الاستعداد لها بشرطها የሶላት ሸርጡ ንጽህና ነውና ለንጽህናው ለመዘጋጀት በውዱ አዛን ያድርግ ማለት ነው ነው ሌላው አዛን ኢባዳ ነው ኢባዳ ደግሞ በንጽህና ሲደረግ በጣም ያምራል በተለይ ከሶላት ጋር የሚያያዝ ነገር ይላሉ አዳን ላይ አዳን ላይ ውዶ ማድረግ የሚልግ ነገር ከተና ኢቃማ ላይ ከሆነሳ እስማ በጣም ያስፈልገዋል ነው የሚያሳየው ምክንያቱም ሶላት ሊቆም ነው ያላ ተነሱ ስገዱ ማለት ስለሆነ ኢቃም ይደረገው ለሌለው ሰው ዛውን ያደርጋል ኢቃማ አድርጎላቸው ቢወጣ ለሚሰግዱት ኢቃማ አድርጎላቸው ቢወጣ ሲሚል ነገር ያመጣሉ ወቱክረሁ ኢቃመቱ ሙህዲስን ወደ ለለ ሰው ኢቃማ ማድረጉ ይጠላል ለዑለማዎች شيخ الإسلام تيميه رحمه الله في صحه اقامه المحدث خلاف يلالو ውዱ የሌለው ሰው ይቃሚ አድርግ አያድርግ በሚለው ላይ ኺላፍ አለ ብለዋል ይሄን ዛሂር الحديثን ضعيفን ቢሆን ይዞ ለመሄድ የከለከላቸው ለሙአዚን ውዱ ማድረግ ሸርጥ አይደለም ያሉበት አንደኛ ሐዲሱ ደካማ ስለሆነ ሁክመን ሸርዒ ሊጸርቅበት የማይችል ስለሆነ ነው የሚያመጣሉ አላየሃል ከሷ ጋር ተያዘና እንደው ዳድግ ማለት ያው ይወደዳል ማለት እንጂ አይበቃም ማለት አይደለም ለሁ ለትርሚዚ አሁንም عن زياد بن الحارث رضي الله عنه انه قال قال رسول الله صلى الله عليه وسلم ومن اذن አዳን ያደረገ ሰው فهو يقيم እሱ ኢቃማ ያደርግ አዛን ያደረገው ሰው የአዛን ስልጣን አግንቷል ማለት ነው ባየ ስለዚህ ቃማውን ማረግ ያለበት እሱ ነው ባለስልጣኑ ነው ማታቸው ነው እዚህም ጋር አንዳንድ ወለማዎች በመذهب ደረጃ አዛን ኢቃም ማድረግ ያለበት አዛን ያደረገው ሰው ነው ከዛ ውጭ አይቻልም የሚሉ መذهبዎች አሉ ስለዚህ ይሄን ሐዲስ አመጡና ወዱዓፈሁ አይዶን ይሄም ሐዲስ ደካማ ነው ትርሚዚ 199 ሐዲስ ቁጥር ላይ ያዘግበውታል ሐዲሱ ደካማ ነው አሉ ስለዚህ ደካማ ከሆነ ወኪን العمل عليه عند اكثر اهل العلم አብዛኛው ዕውቀት ባለቤቶች ግን ተግባሩን ቢሆን የዚህ ሐዲስን ተግባር ይደግፋሉ ምን ብለው አዳን ያደረገው ኢቃም ያድርግ የሚለውን ያስቀምጣሉ ነገር ግን አዳን ያላደረገ ሰው ጭራሽ ኢቃም ማድረግ አይፈቅ አይፈቀድልህም አይበቃም ማለት አይደለም እሱ ቢሆን ይመረጣል ነው ምክንያቱም አንደኛ አዛን ያደረገበት ሰዓት ያቃል ምን ያህል ቆይቷል ኢቃም መድረግ ያለበት ምን ሰዓት ላይ ነው ስለሚያቅም ጭምር እንደገና ከሊያደግ ከሊያደግ እየተባለ አንዱ አንዱ ሲጠብቅ ሰዓቱም እንዳይዛባ ራሱ ከሆነ ጊዜ ጠብቆ በሰዓቱ ያደርጋል ማለት ነው የሚለው ሁሉ ያነሳሳል ሌሎችም ነጦበራንም የዘገቡት ሐዲስ ነበረ ደካማ ነው ብለዋል በዚህ ዙሪያ ማለት ነው እዚህ ጋር ማን ነው ዚያድ ኢብኑ ሐሪስ ሱዳኢ የተባለው የዘገበው አንድ ሐዲስ አለ አሁንም ያ አኻ ሱዳኢን የሱዳ ወንድም ሆይ አዝን አዛን አድርጋሉት የሚል ነገር አለ ቃለ ፈአዘንቱ አዛን አደረኩኝ ይላል ከዛ በኋላ ፈአራደ ቢላሉን አንዩቂመ ቢላል ኢቃማ ሊያደርግ ሞከረ አሰበና فقال صلى الله عليه وسلم يقيم اخو سودا የሱዳ ወንድም ኢቃማ ማድረግ ያለበት فإن من أذن فهو يقيم ኢቃማ ያደረገ ኢቃማ ማድረግ ያለበት እሱ ነው ብለዋል የሚልም እንደዚሁ አለ الحديث دليل على أن الإقامة حق لمن أذن قال الترمذي العمل على هذه عند أكثر أهل العلم أن من أذن فهو يقيم بلوال ስለዚህ ቃ ማድረግ ያለበት አዳን ያደረገው ሰውዬ ነው ከሰለፎችም ከላይ የሚመጣው ይሄው ነው ቢላል ሙአዚንም ነው ሙቂሙም እሱ ነበረ የሚለው ሁሉ ያነሳሉ ነገር ግን ለአንዳንድ ሐጃ ወይ ለሆነ ምክንያት ሌላ ሰው ይቃማ ቢያደርግ አይከለከልም ነው طيب እሺ ቀጥሉ ነው ተቀርቷል ወሊ አቢ ዳውድ من حديث عبد الله بن زيد كعبد الله بن زيد بتزجبه حديث رضي الله عنهما انه قال انا رايته انا رايته ይላል ማን ነው عبد الله بن زيد يعني الاذان اذان ማድረጉን አየሁት وانا كنت اريده እኔው እኔው አዛን ማድረግ ምፈልግ ነበረ وانا كنت اريده قال فاقم انت አዛኑ ለቢላል ሰጥ አንተ ግን ኢቃማ አድርግ ብለውኛል ይላል وفيه ضعف ايضا ይሄም ቢሆን ደካማ ነው ይላል አንዳንዶቹ ወደ ሐሰን ወደ ጥሩነት ይዘልቃል ሐዲስ ተደጋግፎ የሚል ነገርም ያመጣሉ لان ابن عبد البر حسن الحديث كما في التلخيص الحبير يلال وحسنه الحازمي وحسنه ابن الملقني علمهن بلال لبلال استمروا አሉኝ አስተማርኩት فامرني ان اقيم فاقمت እቺ ጥሩ ናት አስተምሩ አሉኝ አስተማርኩት አደረገ ኢቃማ አድርግ ብለውኝ አንተ ደግሞ ኢቃማ ጋሩኝ አደረኩኝና ወይስናዱ ሷሂሁን ይሄ ስለዚህ ምን ያሳያል አዛኑን ቢላል አድርጎት ነበር ኢቃሙን እሱ አደረገው ደግሞ የሚያሳየን ሐዲስ ነው ያዲስ ስለዚህ በአብዛኝ የምትደው አዛን ያደረገው ኢቃም ያደርግ የሚለውን ነው እንደ ህግ የምንወስደው ነገር ግን አዛን ያላደረገው ኢቃም ቢያደርግ ክልክልነትን አያሳይም ነው ሌላው የአዛን ጉዳይ እንደቀላል እንዳናየው ነብዩ አለይሂ ሰላም ሶሂህ በሆነ ሐዲሳቸው لو يعلم الناس ما في النداء والصف الاول ثم لا يجد الا ان يسهموا عليه لاستهموا عليه የሚል ሶሂህ ሐዲስ አለ ከመጣም እናየዋለን የአዛንን ጉዳይ ደረጃውን ሰዎች ቢያውቁና ቢረዱ አሉ እንዲሁም ሶፈል አወል መጀመሪያው ሰልፍ ላይ ሆኖ መስገድ ያለውን ደረጃ ቢያውቁና የዚህን እድል ባያገኙ እድሉን ባያገኙት ሶፍላወል ሁሉ ጊዜ ማያገኙ ሆነ እየተቀደሙ ቢመጡም ቀድሞ የመጣው ሰው እየቀደማቸው አዛንም ያው አዛ እያደረገ ያደረገ መቼም አዛን ለብዙ ሰው አይሰጥም ለአንድ ሰው ነው ቢቸጋገሩ እጣን ንግባና በተራ በወረፋ እንደሀገራችን ቡና በወረፋ አዛን እንበል እንጂ እንዴት ነው እኛ ደረጃ ላይ ያመልጠን ነው ወይ ብለው ሰዎች ጭቅጭቅ ባነሱ ነበረ ሶፈላወልም ሁልጊዜ እናንተ አሰግዱም እኛም እድሉ ይሰጠን ብለው ይጮህና ወደ እጣ ይመጡ ነበር በችም በጣ ካልሆነ ሁሉም አንዴ ስለማያገኝ ማለት ነው ግን ባለማወቅ ቀድሞ የገቡ ሰዎች አኺራ ሶፍ ተቀምጦ ታገኙዋቸዋላችሁ ደረጃውን አያውቁማ ያላወቁ አለቁ አይደል ስለዚህ አዩሃ الإخوة ወንድሞች صف الأول ያመልጣችሁ ነው ሴቶች አይደለም ቢመጡ እኳ ሴቶች የሚሰግዱ ከሆነ የሴቶች ደረጃ አወል ሶፍ ነው ወይስ آخر صف ነው آخر صف ነው የሴቶች آخره የወንዶች أوله ነው ደረጃ ያለው ለምን እንዲያትሩ ያው ወደ ወንዱ ከተጠጋቸው ጥሩ አይመጣም ተብሎ ከፊት ከሆናችሁ ከወንዱ ቀጥሎ ሰሚት ይሰለፉ ስለሚል ብቻ መስጊድ ያልነበረምና ወንዶችም ደግሞ ያከሩ እንትን ያለበት ያው ወደዛ በቀረበ ቁጥር መወሰስም ሊመጣ ይችላል ነው እንግዲህ እንዳንራራቅ ፈጥሮ እሱ ራሱ ደግሞ ተወሰወሳችሁ አጅሩ ይቀነስባችሁ አይደለና እሺ ቀጥሉ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ እርሱ ላይ ስንተኛው ሐዲስ ነው እኔ ጋር አሁን 159 ሀምሳ ነው የሚለው ሐዲስ ለከሉ ለዛ ነው አዎ አዎ እንትን ነው እያንዳንዱ ቁጥ ሰጥቶታል ወለ አቢ ዳውድ የሚለውን አንድ ቁጥ ሰጥቶታል አዛ ለቁጥር ሁሉ ነው 55 ተመድቦ ነበር ያ እንዳለ ሶስቱንም አዲስ ቀርተዋለች ማለት ነው እሷ እሺ እሺ ችግር የለም ቀጣዮች ቀሩ ችግር የለም وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم المؤذن املك بالاذان والامام املك بالاقامه رواه ابن ابي وضعفه وللبيهقي نحوه عن علي رضي الله عنه من قوله طيب وعن ابي هريره رضي الله عنه أنه قال أبو هريرة من قالوا قال رسول الله صلى الله عليه وسلم المؤذن آذان ያደረገ ሰው አምለኩ ቢልአዛኒ አምለኩ ማለት አሐቁ አዛን ለማድረግ ይበልጥ ይገባዋል ይበልጥ የተገባው ነው ማለት ነው አምለኩ ማለት ያው አምለክ ማለት ንብረትነቱ የሱ ነው ማለት ነው ሚልክ ካሉ የተወሰደ ነው አምለክ አፍዓል ቃል የመጣው የበለጠ ይገባዋል ለማለት ነው ስለዚህ አምለኩ ቢልአዛን ነው ማለት አምለክነት አለው እንጂ ሌላው ሚልክነት አለው ማለት ነው ሌላውም ሚልክነት አለው ግን የሱ አዛን ያደረገው ሰውዬ አምለክ ነው የበለጠ ይገባዋል ነው ወልኢማሙ ኢማም የሆነ ሰው አሰጋጅ መሪ የሆነ ሰው ደግሞ አምለኩ ቢልኢቃመቲ ኢቃማን በማድረግ ይበልጥ ይገባዋል አሐቁ ቢልኢቃመቲ ማለት ነው እዚህ ጋር አዛና ማን ነው ኢማሙ ኢቃም ያድርግ ማለት አይደለም እዚህ ጋር አዛን ሳጠብቆ ሳጠብቆ አዛን የማድረጉ ጉዳይ ከማንም ይበልጥ ለማን ነው የሚሰጠው ለሙአዚን ነው ኢቃማ ደግሞ ሰው ገብቷል አልገባም ትንሽ እንጠብቃቸው አንጠብቃቸው ይሄ ስልጣን ደግሞ የኢማም ያሰጋጁ ነው ነው ሐዲሱ ማነው ይሄ ነው رواه ابن وضعفه وللبيهقي نحوه بدون الواو عن علي نحوه كان روى نحوه እንችላለን رضي الله عنه من قوله يا علي የራሳቸው አባባላት ዘግቦታል ማለት መውቁፍ አድርጎ ማለት ነው አልይ ላይ ከቆመ ሐዲሱ መውቁፍ ነው የሚሆነው አምለኩ አሐቁ ቢሂ ووقته موكول اليه لانه الامين عليه በአዳን ላይ ታማኝነት የሚሰጠው ለሙአዚን ነው ኢቃማ ደግሞ አሐቁ بها الامام የተባለው فلا يقيم المؤذن الا باشاره ኢማሙ መጣው ኢቃማ አድርግ ካላለው ወይም ዛሬ አልመጣሁም ስገዱ ካላለው እሱ እንደፈለገ ኢቃም ማድረግ የለበትም ኢቃ አዛኗን እንደወሰደ ሁሉ ደግሞ ማሰገዷን መወሰድ ያለው እያለ ኢማሙ እየጠበቀ ሳይመጣ እየቀደመ ስልጣኑም እንዳይቀመውም ይመስላል ረሱልም አለይሂ ሰላቱ ወሰለም hatta እኔ መጥቼ እስከ እስከምታውኝ አትነሱ ከቦታችሁም ብለዋል ለሶላቱ እኔ መንጣትን ስታውቁ ያው ይቃውም ይደረጋል ተቆማላችሁ ብለዋል ይሄ ሐዲሱ ضعيف ነው ዙሮ ዙሮ ማዕነ الحديث ግን የሚያሳየው ወቅቱ የአዳኑ ለሙአዚኑ የመቋሚያው ሰዓት ደቃማው ለኢማሙ ቢሰጥ የተሻለ ነው اذا اقيمت الصلاه فلا تقوموا حتى تروني ايوه مسلم የዘገበው ሐዲስ ነው اما شروع المقيم في الاقامه ففي حديث جابر بن سمره في مسلم ان بلال كان لا يقيم حتى يخرج رسول الله ያሹት ኢቃም የሚያደርገው ሰው የኢማሙን መምጣት ካላየ ኢቃማ ያድርግ ነው እንደሚመጣ እርግጠኛ ከሆነ ለምን እነ ቢላልን ካነ ላ ይቂሙ ቢላል ኢቃማ ያደርግም ነበር hatta يخرج رسول الله ከየት ነው የሚወጡት ከኸለዋቸው ፊት ለፊት እዛው ማስገጃቸው አጠገብ ኸለዋቸው ቅርብ ነው ወይም ቤታቸው እዛው ቅርብ ናት የተያያዘ ስለነበረ ከዛ እስከሚወጡ ማለት ነው አዛን ያደርግም ነበር እንደውም አንዳንድ ጊዜ ሄዶም ኢቃም ላደርግም ቶሎ ይላቸው ነበር ሚልም ደግሞ አለ ظاهر الحديث الاول ان المقيم يقيم وان لم يحضر النبي صلى الله عليه وسلم وظاهر الحديث الثاني انه لا يشرع في الاقامه حتى يخرج من بيته ويراه ايوه المؤذن املك بالاذان والامام املك بالاقامه የሚለው حديث الاول የትኛው ነው اه የቀደሙ ظاهر الحديث الاول ان المقيم يقيم يقام የሚያደርግ ሰው ይቃም ያድርግ ወይ ለሚያህዱር ነብዩ ነበር የሚያሳየው ሁለተኛው ሐዲስ ግን لا يشرع في الاقامه حتى يخرج من بيتي ويراه ነው የሚያሳየው اذا اقيمت الصلاه فلا تقوم حتى تروني የሚለውና ان بلال كان لا يقيم حتى يخرج رسول الله የሚለውን በሐዲስ በሸርህ ያመጣው እንደሚለው እና ዑለማዎች ሁለቱን ሐዲስ ያስማሙት ቢላል ቢላል يرقب وقت خروج النبي صلى الله عليه وسلم የነብያችን መውጣት ይጠባበቅ ከኸለዋቸው فاذا راه من بعيد ማለት ነው ከርቀት ሲያያቸው ኢቃም ማድረግ ይጀምራል እ ቀብለ አየራሁ غالب الناس አብዛኙ ሰው ሳያያቸው እሱ በርቀት የሚከታተል ኢቃም ያደርጋል ያን ጊዜ ግር ብለው ይቆማሉ እኔን እስካላያቸው ድረስ አትቆሙ አንዳንድ ሰው በተለይ ጁሙአ ቀን እያስቸገረን ነው ገና ኢማሙ ወደ መጨረሻው ሲደርስ እንደው ግፍልል ወይ ነሳሰው ወንበር ላይ ቁጭ ያለው ወንበር ሁሉ ማስተካከል ይጀምራል ማለት ነው ላ አንደኛ ኹጥባ ማዳመጥ የግድ ነው መንቀሳቀስ የለብን እሱ ሲጨርስ ኢቃም ሲደረግ ተነስተን ነው የምንቆመው ኢማሙም ፈጥኖ አላህ ኩራን የለበትም እንደመጣ ሰውን ሶፋ ሲዞ አስተካክሎ ምን ብሎ ተረጋግቶ ነው ማሰገድ ያለበት ነው <clears throat> ሌላው አሁንም ዝው መግለጽ መገለጽ ያለበት አንዳንድ ፉቃሃዎች قد قامت الصلاه قد قامت الصلاه ሲባል መቆሙ ይወደዳል የሚል ነገር አለ እሳቸው እኔን ሳታውኝ እንዳትነሱ እያሉ ነው ኢማሙን ሳታው እንዳትነሱ የሚያሳየው ሌላው ደግሞ قد قامت الصلاه ሲባል ሶላት ተቆመች እያለ ቁጭ ብሎ መቀመጥ የለበትም ይነሳ የሚል ነገር አለ ابن المنذر اجمع على هذا اهل الحرمين ብለዋል ابن المنذر اجماعን በማውራት ታወቁ ሰው ናቸው የመካና የመዲና ኗሪዎች قد قامت الصلاه ሲባል በመቆም ላይ اجماع አድርገዋል ኢማሙ ሻፊዒ ደግሞ اذا فرغ المؤذن من الاقامه ነው የሚሉት ሙአዚኑ ኢቃማ አድርጎ ጭርስ ካደረገ ይነሱ ነው የሚሉት አቡ ሐኒፋ ደግሞ እኛ ጀግና ሐያለ ሶላህ ሲባል ራሱ ይቆሙ ነው የሚሉት ገና ቀድቃ ምሳ ሳይደረስ ማለት ነው ከያም ሐያለ ሶላ እየተባለው ቁጭ ማለትማ ማደናቆር ነው ሊሉ ነው ደሞሳቸው ሐናቢላዎች ግን ሙቂሙ ጨርሶ ከይቃማ ሳይጨርስ መቆም የለበትም ነው እንደውም እዚህ ጋር አሁን መቆም አለመቆም የሚለውን ነው ብዙዎች ባስ ያደርጉት ሌሎቹ እንደውም ኢማሙ አላሁ አክበር ይበል የሚል ነገር ነው ሐያ አለ ሶላህ ካለው ቃል ከደረሰ ኢማሙ መግባትም አለበት የሚልም ደግሞ ያነሳሉ ኢማሙ ማሊክ ሙወጣ የሚባክታባቸው ላይ ለም አስማ في قيام الناس حين تقام الصلاه حدا محدودا ይሄን ነው እንደሚያሰማ ቀሪቃመት በዚህ ሰዓት ይቆሙ ሙቂሙ ኢቃም የሚያደርገው ሰውዬ ኢቃም ሲያደርግ በዚህን ሰዓት መነሳት ያለባቸው የሚል የተደነገገ ነገር አላቅም ኢላ አን ያራ ذلك አጣቀስ እንደ ሰዎች ችሮታ ቢሆን ይመረጣል አሉ ምን ማለት ነው ሽማግሌ የሆነ ሰው ቀድሞ ካልተዘጋጀ ቶሎ መነሳት አይችልም አንዱ ረካም ሊያመልጠው ይችላል ወጣት ከሆነ ቀልጣ ብሎ ስለሚነሳ አያስቸግረው ስለዚህ ጧቀትነት መታየት አለበት መነሳት ያለበት መቼ እንደሆነ ራሱ ወደ ሰውየው ብንተውለት ይሻላል የሚል ነገር ነው فإن منهم الثقيل والخفيف ሰውነቱ የከበደ ሰው አለ ሰውነቱ የሚቀለው ሰው አለ ያው ሽማግሌናትን ለማለት ነው اذا اقيمت الصلاه فلا تقوموا حتى تروني የሚለው የሚሰጠው ውጤት ምንድነው አነ ቂያመ الناس الى الصلاه منوط برؤيه الامام مقبلا اليها ሰዎች ወደ ሶላት መቆም አለባቸው የሚባለው ኢማሙን ሲያው ነው ከዛ ጋር ተያዘ ነው ለማለት እንጂ ቀድሞ ቢነሱ ክልክል ነው ማለትን አያሳይም ነው እቺ ትርጉም በጣም ጥሩ ነች ተፈضلوا وعن انس بن مالك رضي الله تعالى عنه قال قال رسول الله صلى الله عليه وسلم لا يرد الدعاء بين الأذان والإقامة رواء رواء النسائي وصححه ابن خزيمة رواه نقول وعن أنس رضي الله عنه قال قال رسول الله صلى الله عليه وسلم لا يرد الدعاء بين الأذان والإقامة እዚህ ጋር ደግሞ ትልቅ ትምህርት እየሰጠን ነው አነስ ኢብኑ ማሊክ ነብያችን አለይሂ ሰላም ከዳም አገልጋይ የነበረው የወስታዋቂ ነው ሳች ከሳች የወሰደው ነው የሚነግረን ላ ይረዱ ዱዓው ጾላት መመለሻ የለውም بين الاذان باذانና ወልኢቃመት በኢቃማ መካከል የተደረገ ዱዓ መመለሻ የለውም ማለት ምንድነው አይቀርም ማለት ነው ይሆናል ማለት ነው ተፈጻሚ ነው አላህ ምን ጊዜም ዱዓን ይሰማል ታወቀ ነው ግን በዚህ ሰዓት ደግሞ ለየት ባለ መልኩ ትልቅ ቦታ ይሰጣዋል ስለዚህ በዛ ዱዓ አድርጉ አዛ ሲደረግ ሲያበቃ አንደኛ አዛ ሲደረግ አብረን እንደሙአዝን እንላለን ሲጨርስ ደግሞ ሶላት እናወርዳለን ዱዓም እናደርጋለን ዝማከል ላይ እንደስ ከይቃ ማድረስ ባለው ዱዓ ማብዛት ይወደዳል ነው መመለሻ የለውም ማለት ይሆናል ለማለት ነው رواه النسائي وصحاب بن خزيمه حديث صحيح ነው ሼኹ አልባኒ ግን ዘይድ የሚባል አልዓሚዩ ضعيف ነው አሉና ነገር ግን በሌላ በሶሂህ ሐዲስ ለመጣልን ሰነዱ ችግር ቢኖርበትም ሐዲሱ ዝሮ ዝሮ ሶሂህ ነው ብለውታል ስለዚህ ዱዓው بين الاذان والاقامه لا يرده الله تعالى አላህ እንደው በዜሮ አይመልሰውም በል يقبله من فضله وكرمه ካለው ትሩፋትና ቸር ቸርነት የተነሳ ይቀበለዋል በዚህ ሰዓት ዱዓ ማድረግ ጊዜው መጠቀም የጌታችን ትሩፋትና ፈضل ከረም መውሰድ ያለብን ነው የሚለው ለምንድነው እዚህ ቦታ እዚህ ላይ ዱዓ አይመለስም ተቀባይነት ያገኛል የተባለው ለምንድነው አንሙን منتظر الصلاه في صلاه الله اكبر ሶላት ለመስገድ ውዱ አድርጎ ተዘጋጅቶ ቁጭ በሚጠብቅ ሰው ሶላት ውስጥ እንዲያለ ይቆጠራል ሌላ ሀዲስ አለ ስለዚህ ሶላት ውስጥ የተደረገ ዱዓ ደግሞ ትልቅ ቦታ አለው ስሜት ሶላት ስሜት ሶላትን ሊከውኒ ዱዓይ ፊሃ ነው ሉዋው ራሱ ሶላት ማለት ዱዓ ማለት ነው ሶላታችን ሶላት የተባለችበት ውስጧ ብዙ ዱዓዎች ስላሉ ነው የሶላት ዱዓ ደግሞ ምን እንደያሉት ዱዓ ብዙ ለምኑት ምን ላይ ሱጁር ላይ ፈቀሚኑን አንዩ ሰጃ በለኩም ነው ሱጁድ የሚገኘው ሶላት ውስጥ ነው ስለዚህ አሁንም ሶላት በመጠባበቅ ያለም ሰው አዳን በኋላ እዛ ቁጭ ያለ ሰው ምን እንደሚጠብቀው ሶላት ነው ሶላት የሚጠባበቅ ሰው ሶላት ውስጥ እንዳለ ይቆጠራል ስለተባለ ደረጃ ተሰጠው ለዛ ነው ይላሉ ምክንያቱም ሌላ አንድ ሐዲስ አለ لا يزال احدكم في صلاه ما دامت الصلاه تحبسه لا يمنعه ان ينقلب الى اهله الا الصلاه ወደ ቤት ከመመለስ የሶላት መጠባበቅ ብቻ እንጂ ያገተው ሌላ ነገር ምንም ሀጃ የሌለው ሰው ሰው ቀጠሮ ምናምን ሳይሆን ማለት ነው የተቀመጠ ሰው ሶላት ውስጥ እንዳለ ይጻፍለታል ነው ወደ መስጊድ ቀደም ብሎ መግባት ደረጃ እንዳለው ያሳያል እዚህ ጋር بين الاذان والاقامه የተደረገ ዱዓ መመለሻ የለውም እውን ይሆናል ማለት ሙቀየር ነው እዚህ ጋር ልቅ አድርጎታል ሌላ ቦታ ላይ ግን ዱዓ ተቀባይነት የሚያገኘው መቼ ነው اذا لم يكن باثم ዱዓው በወንጀል ላይ ካልሆነ አው ቀጢአት ረሂም ወይ ዝምድናን በመቁረጥ ላይ ካልሆነ ነው ያስከሆነ اعتداء ስለሚሆን في الدعاء ባለቤቱም ወንጀለኛ ይሆናል ዱዓውም ተቀባይነት አያገኝም የፈለገው ሱጁድ ላይ ቢሆንም ማለት ነው ابن القيم رحمه الله الجواب الكافي የሚባል ኪታባቸው ላይ ዱዓ ትልቅ ጠንካራ እንደው አለ የለም የሚባል ምክንያት ነው ለአንዳች ነገር ለአንድ ሀጃ ይላሉ فليس فليس شيء انفع منه እንደ ዱዓ የሚጠቅም ነገር የለም አዱዓው ሲላሁ المؤمن ተብሏል ማንኛውም ሰው ዱዓ የማድረግ ችሎታና አቅሙን አላህ ከለገተውና ከሰጠው ዱዓ ካደረገ የዱዓ መስፈርት ካሟላ ዱዓው ይሆንለታል ይላል ከዱዓ መስፈርቶች ወይም ደግሞ ስርዓቶች አንዱ ቀድሞ አልহামዱሊላህ ብሎ መጀመር አለበት አላህን በማወደስ ሶላት አላ ረሱልላህ በማድረግ ከዛ በኋላ ቀስ ብሎ ነው ወደ የሚገባው ወደ ጉዳያችን የሚገባው እንደው አንድ ሰው አንድ ሰው ቤት ሄደን ዘፍ ብለን ገንዘብ ፈልግ ይመጥች ነበርኩ አይባልም ልመናኳ ብንሄድ ማለት ነው ሰላም ታቅርብ እናንተ እናንተ ባትኖሩ ያቺ ያቺ ሀገር እኮ ነበር እንደናንተ ያለ ደጋግ ሰው በመኖር ነው ይቻገር ቆመችው ምናምን ካላህ በታች ምናምን ተብሎ ብዙ ሀተታ አለው ከዛ በኋላ መጨረሻ ላይ እናም ዘርም የመጣው ከዛ መሐከል በተብሎ የሚነሳው አላህ Subhanahu Wa Ta'ala ለመለመንም በሩን ቆፍቁፈን ገብተን ይሄና ከማለታችን በፊት አላህን ማወደስ ሊወደስ የሚገባው አካል ነው አላህ ማለት ምስጋና ሰተን በነብዩ አለይሂ ሰላም ዱዓ አድርገን ነው ደግሞ ውጤቱን ተሩ አንፈልግም ውጤቱን እኛ ዱዓ ማድረግ ብቻ መስፈርቱን አሟልተን ከዚያ በኋላ ከሆነ ምሰየው ካልሆነም የሚሆንበት ጊዜ ያለው ብለ መጠበቅ አለብን ዱዓችሁ ተቀባይነት ያገኛል እስካልቸኮላችሁ ድረስ ብለዋል መቸኮል ማምንድነው? ምንድነው ጨውን የማዱዓ አድርጌ ነበር እጄ ዘነጠል ነው ግን ዱዓም ሆኖ አያውቅም እያለ ቀድሞ نزاز እናንተ انه ነው ወቀታው ሲገባል ማለት تفضلوا ቅሩ السلام عليكم ورحمة الله وبركاته عليكم السلام ورحمة الله وبركاته وعن جابر رضي الله تعالى عنه أن أن رسول الله صلى الله عليه وسلم قال من قال حين يسمع يسمع النداء اللهم رب اللهم رب هذه الدعوة التامة والصلاة القائمة أت محمد للوسيلة والفضيلة وبعث مقاما محمودا الذي وعدته حلت له شفاعتي يوم القيامة أخرجه الأربعة <clears throat> طيب دعاء መደረግ እንዳለበት ዱዓው ተመለ እንደማይመለስ ከነገሩን በኋላ ከአዳም በኋላ ደግሞ ልንለው የሚገቡ ነገሮችን አስቀመጡልን ማለት ነው በዋናነት መቅረት የሌለበት ጉዳይ ምንድነው ጃቢር ናቸው የሚያወሩት አነ ረሱላህ ሰለላሁ ዐለይሂ ወሰለም ቃል ብለዋል አሉ መን ቃለ ያለ ሰው حين يسمع النداء ጥሪ ሲሰማ ጥሪ ማለት እዚህ ቦታ የተፈለገው አልአዛኑ المشروع ሸሪዓ የደነገገው አዛን ማለት ነው እንጂ አዛን ኒዳ ማለት ማንኛውም ጥሪ ነው የሰርግም ጥሪ ኒዳ ይባላል ሌላውም ኒዳ ይባላል እዚህ የተፈለገው حين يسمعون النداء ما حين يسمعون الاذان ማለት የአዛንን ጥሪ ወደ ሶላት ኑተሎ ነፃ ወደ ምትወጡበት ድርጊት ኑተሎ ሲባል ይህን ጥሪ ሲሰማ ያለ ሰው አሉ ምን ያለ اللهم يا الله ማለት ነው اللهم ما ምንላት ሚሟ በደል ነች ቅያር ነች ምን ከሚለው ያ ከሚለው መጀመሪያ ቃሉ ላይ ያ ምትል ነበረች ያ አላህ ያው አንጥለው ሚሟን አመጡ ይላሉ اللهم ሆነ ያ ወርቃ ጌታችን ሆይ رب هذه الدعوه التامه የዚች ጾለት የዚች ዱዓ እሷም ደግሞ ሙሉ የሆነችው ዱዓ ወይም ጾለት ባለቤት የሆንከው አላህ والصلاه القائمه ቀጥ ያለችው ሶላት ባለቤት የሆንከው አላህ ሆይ አቲ ሙሐመደን ለሙሐመድ ስጥልን አልወሲለተ ጀነተ ወሲላን ወልፈዲለተ ትሩፋትንም ስጥልን ለግስልን ቸርልን ወብዓቱ ስጠውም ወይም ቀስቅሰው መቃምን ቦታን ቀስቅሰው ካል በቦታ ላይ ወብዓቱ بمعنى اعطيه ስጠው መቃምን ቦታን ማህሙዳ ምስጉን የሆነን ቦታ الذي ያ ምስጉን ቦታ ደግሞ ወዓተሁ ቃል የገባህለት ለማን ለነብዩ አለይሂ ሰላም ቃል የገባህላቸውን ቃልህን እውን አድርግልን ያለ ሰው አሉ መልሱ حلت له شفاعتي የሚለው ነው حلت له ለርሱ ተረጋገጠችለት ሰፈረችለት ሸፋዓቲ የኔ ማማለድ يوم القيامه የቂያም ቀን የማልደው ምልጃ ለሱ ተረጋገጠችለት ነብዩ አለይሂ ሰላቱ ወሰለም ስምንት ቦታ ላይ ሸፋዓ እንዳላቸው በአኺራ ተጠቅሷል ትልቁ ደግሞ ሁሉም ነቢ ነፍሲ ነፍሲ በሚልበት ሰዓት እሳቸው ኡመቲ ኡመቲ ብለው የሚያደጉ ሸፋዓ ልዩ ሸፋዓ አላቸው ሌላው ተራው ሙእሚን ሁሉ የሚሸፈበት ቦታ አለ የእሳቸው ግን ለየት የሚያደርገው ሸፋዓተ ኩብራ የሚባለው ሁሉም ለራሱ ሲጨነቅ ሰዎች አጠቀላ አደም ጋር ሄደው አንተ አባታችን አደም ሆይ እባክህ ጌታና ተማጸንልን ለምንልን ወደ ጀነት እንዲያስገባን ብለው ወደሱ ሸፋ እንዲያደርግላቸው ሲጠይቁ እኔማ እንዴት ብዬ እኔ ለራሴ ማናለኝና ነው ያን ግዚያችን ቅጠል እንዳትበላ ተብዬ በልቼ ጥፋት አጥፍቼ ለኔስ ማን ኑሮይ ነው እሺ ወደ ኑህ ሄዱ ይላሉ ሰዎች ወደ ኑህ ሄዳሉ ወደ ኑህም ሲሄዱ ኑህም እንደዛው ያ ሁሉ ሰው ተጋርቆብኝ እኔማ እንዴት ብዬ ይላሉ ከዛ ወደ ሙሳ ወደ ኢሳ እያሉ መጨረሻ ወደ ነብዩ አለይሂ ሰላም እንዲሄዱ ሁሉም የሚያመላክቱት ነብያችን ጋር ሲደርሱ ነብያችን ስጁድ ያደርጋሉ አላህ በሚገባው ነገር አመሰጋግነውና እማጸነዋለሁ ራስክን አንሳ የጠየቀው ጥያቄ ተሳክቶልሃል ወይም ይሳካልሃል ልባላለሁ ያን ጊዜ ኡመቶችን ሸፋለሁ ብለዋልና ይችን ዱዓ የቀራ ሰው اللهم رب هذه الدعوه التامه والصلاه القائمه آتي محمدا الوسيله والفضيله وابعثه مقام محمودا الذي وعدته من ሳንጨምርባት ማለት ነው ይችን የቀራ ሰው حلت له شفاعتي يوم القيامه የቂያም ቀን የማማለድ የማማለድ የማሸማገለ ጉዳይ ለሱ እውን ይሆንለታል ይሳካለታል ነው اللهم ሶስት አባባል አለው በነገራችን اللهم የሚለው አንደኛው ለኒዳኢ المحض ጥርት ጥሪ ነው የሚል ነገር አለ ኢላ اذا ነገሩ እንደዚህ ከሆነ እንደዚህ ካልሆነማ ምን መላለው ለማለት ይጠቀሟታል ይላል ወይም ደግሞ اللهم የሚለመነው አካል ነገሩ እንደሚያደርገው እርግጠኛ ለሆነ ነገር ነው የሚጠቀሟት اللهم نعم እንደማለት እሺ አታመቲ አድዕዋ የተባለችው ማናት አድዕዋ اللهم رب هذه الدعوه የዚህ ጥሪ ባለቤት የሆንከው አሉ የትኛው ጥሪ የተባለችው አዛን ሌላ ሶላት ሌላ ادعو الى سبيل ربك بالحكمه والموعظه الحسنه ላኢላሃ ኢላላህ ነች ሶላትም የላኢላሃ ኢላላህ አንዷ መድሙን ነች ስለዚህ رب هذه الدعوه ما የዚህ ጥሪ የሶላቷን ብናደርገው ዝሮ ዝሮ ላኢላሃ ኢላላህ እንታሰግደን የላኢላሃ ኢላላህ ትርጉም ነው ስለዚህ اللهم رب هذه الدعوه ማለት هي الف هي الفاظ الاذان ቃላቶች ናቸው ዳዕዋ የተባሉት አልሙሽተሚላ አለ ተውሂድ ተውሂድን በውስጡ ያካተተች የሆነችው ማለት ነው አላሁ አክበር አላሁ አክበር አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ ሸሃደትን አለ ሁለቱም አለ ማለት ነው ስለዚህ ትልቅ ሙሉ የሆነ አታመት ያለ ጉድለት የሌላት ዚክርንም ሸሃደተይንም ያካተተችው ማን ነው አታመት የሚለው ገላጭ ነው ለማን ለዱዓይቱ هذه الدعوه ለተባለችው وصفت بالتمام ሙሉ ነች ማለት ነው لان فيها اتم القول በውስጧ የቃላት ሁሉ ሙሉ ቃል የሚባል ነገር አለባትና ማነሱ ላ ኢላሃ ኢላላህ ولانها اشتمت على اصول الشريعه وفروعها የሸሪዓችንን መሰረታዊ ነገሮችም ቀንዘል ነገሮችንም አካታለች በላ ኢላሃ ኢላላህ ውስጥ አርካን الاسلام አርካን الايمان ሁሉም ይካተታል እነ ሶላት ይው ተጠቅሰዋል ፍሩዕ ሶላት ፍሩዕ ነገር ተጠቅሰዋል ማለት ነው ሶላት القائمه የሚቀጥለው والصلاه القائمه ስለዚህ رب هذه الدعوه بلن ወደዛ ከወሰድነው እዚህ ጋር ወሰላት القائمه ማለት ኢማ يكون معناها التي ستقام አሁን ወደፊት የምትቆመው ሶላት ማለት ነው ወሰላት القائمه ማለት አሁን የምትቆመው ሶላት ማለት ነው ወይም ደግሞ ከፊትም እየተሰገደች ያለችው አሁንም ልንሰግዳት ያሰበችው አሰላቱ አዳኢመቱ ማለት ነው ዘውታሪ የሆነችው ማለት ነው ቃይማ ማለት ዘውታሪ ኢቃሙ ሶላት ማለት አዘውትሮ መስገድ ነው አሁን መስገድ ብቻ ሳይሆን ኢቃም የሚለው ቃል ማዘውተርን ያሳያል ይላሉ ስለዚህ ወሶላት القائمه ማለት ወሶላት الدائمه ማለት የዘወትር ሶላት የሆነችው ማለት ነው التي لن تغيرها مله ولا نسخ እንደሌላው አህካም ያልተሻረች ከእምነት ከሚላ ሚላ ያልተቀየረች ሶላት እኮ በፊቶችም ኡመቶች ላይ አለ እኛም ኡመት ላይ አለ አልተሻረም ማለት ነው فهي قائمه دائمه ሁሉ ጊዜ ያለች ነች ሶላት በመጡ ነብያቶች ውስጥ ሁሉ አሉ ማዳመት ሲሰማቱ ወላድ ወደፊትም ቢሆን ሰማይና ምድር እስካለ ድረስ ሶላት አለ ማለት ነው طيب አቲ ማለት አዕጢ ማለት ነው አቲ بمعنى اعطي ስጥ ማለት ነው ሰጩ ማን ነው አላህ ነው አንተ ማለት ነው አልወሲላ ወሲላ ወሲልን ወሲላ ያው የአንዳች ነገር መዳረሻ ወሲላ ይባላል በአረበኛ ቃል ወሲላ የለም እንደው ሆነ ቦታ መሄድ ፈልጌ መዳረሻ የለም ትራንስፖርት ሊሆን ይችላል ወደ ምንሄድበት ቦታ የሚያደርስ ሁሉ ወሲላ ይባላል በአረበኛ ቋንቋ ማለት ነው ያው እዚህ የተፈለገው ግን انها منزله في الجنه ተብሏል ጀነት ውስጥ ያለች የጀነት ደረጃ ነች لعبد من عباد الله لا ከአላህ ባሮች መካከል ለሆነ ባሪያ የተሰጠ ቃል የተገባች ነች ብለዋል ወአርጁ አን አኩና አነሁ አሉ ነብዩ አለይሂ ሰላም ያ ባሪያ እኔ ነብዬ ተስፋ አደርጋለሁኝ አሉ ወልፈዲላ የሚለው ማዕጡፍ ዘው ምን መልሶ ነው አቲ ሙሐመድን አልወሲለተ ወአቲህ الفضيله እንደማለት ጭማሪ ደረጃም ስጣቸው ከሌላው ፍጥረታት ሁሉ የጨመረና የበለጠ ደረጃ ስጥልን ይህን ነብይ ማለት ነው መቃመ መህሙዳ አልመቃመ ሳይሩ መቃመን መህሙደን ተኑን ያስገቡበት ወይም ነኪራ ያደረጉት ያው ተፍኺም ነው ይላሉ አንዳንድ ጊዜ ነኪራ ሲሆን ሁሉ ነገር የሚያጠቃልል ሲሆን ነው ወይ ማለት ለማካበድ ነገሩን ከፍ ለማድረግ ነኪራ ይጠቀማሉ አልመቃመከ ያ የሚታወቀው ቦታ ከማለት መቃመን ቦታን ስጥ የሚለው ተፍኺም አለው ይላሉ ለማንኛውም ፈሪቁ ፊል ጀና ወፈሪ ሰይር የሚባልበት ቦታ ላይ ሸፋዓተ العظمى የሚባል የነብዩ አለይሂ ሰላም ሸፋዓ አለና እሱን ስጣቸው ቃል እንደገባህላቸው እንዲሰጣቸው አደራ ብለን ዱዓ ማድረግ ነው ማለት ነው ሐለ يحل ሐለት ማለት ወጀበት ማለት ነው ጸደቀች ማለት ነው فاذا وجبت جنوبها ለመስፈርም ይተረጎማል መስፈር ማለት አንድ ነገር ለመውደቅ ማለት ነው እዚህ ቦታ ከሰፈረ አረፈ ለማለት ወጀበ فاذا وجبت جنوبها ጎኗ ስትወርቅ ማለት ነው ስለዚህ فقد حلت له ማለት استحق الشفاعه ማለት ሸፋዓን ይታደላል ወይም ይገባዋል ማለት ነው ይላሉ اخرجه الاربعه አራት ዘግበውታል አቡ ዳውድ ትርሚዚ ነሰይ ابن ماجه ማለት ነው رواه الاربعه بزم ያለው على اي حال اذا سمعتم المؤذن فقولوا مثل ما يقول አዛን አድራጊ ሲሰሙ አብራችሁ በሉ الا في الحي عالتين ባለፈው አሰልፈናል لا حول ولا قوه الا بالله የሚባልበት ከዚያ በኋላ ሲጨርስ ثم صلوا علي ብለዋል ሶላዋት አወርዱቢ ብለዋል እሱን ካደረጋችሁ በኋላ ደግሞ اللهم صل على محمد وعلى ካላችሁ በኋላ ثم صلوا الله عليه الوسيله ከዚያ በኋላ ጀነተ ወስላን ለምኑልኝ ምን ብላችሁ اللهم رب هذه الدعوه التامه والصلاه القائمه آتي محمدا الوسيله والفضل ብላችሁ فمن سأل الله لي الوسيله حلت عليه شفاعتي የኔ ሸፋ በሱ ላይ ተረጋገጠችለት ብለዋል هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين የዛሬው ደርሳችን በዚህ ተጠናቀቃል ኪታብ ይማልቋል በሚቀጥለው ደግሞ ወደሚቀጥለው እንሄዳለን ማለት ነው ጥያቄ ካለ አስተናግዳለሁ ባረከላሁ ፊኩም